قل إن رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وشفيعنا نبينا محمد وعلى آله وصحبه وسلم العبادة من سلنة بوتا መጀመሪያ ወደ ينمو فالعبادة فالعبادة المأمور خير فالعبادة المأمور بها تتضمن معنى الذل ومعنى الحب فالعبادة እንግዲህ እያወራን ያለነው ስለ ተውሂድ አልኡሉሂያ ዑለማዎች ተውሂድ አልኡሉሂያን በተለያየ መልኩ ዲፋይን አድርገዋል ብሏል። ስለሱ ዲፊኒሽን በተለያየ መልኩ አስቀምጦናል ብለናል። መሰለን ابن القيم الجوزي كمال الحب مع كمال الخضوع በሚል ያስቀመጠው ሁኔታ አለ። ሼኹ ልእስላም ኢብን ተይሚያ رحمه الله تعالى اسم جامع لكل ما يحبه الله آه ويرضاه من الأقوال والأعمال الباطنة والظاهرة بلا العبادة ሌሎችም ሌሎችም አሁን አብዛኛው እዚህ ጋር የተረጎም ያለው فالعبادة المأمور ابن القيم ያለውን ንግግር ነው فالعبادة المأمور بها የታዘዝንበት የሆነው ዒባዳ ተተضመን በውስጧ ታካትታለች ይላል ማዕነ ዙል የምንን የመዋረድን ጽንሰ ሀሳብ ማለት ነው ግልጽ ነው አንድ ሰው አቤድ ነው ስንል መጀመሪያ ማዕነ ዙል መምጣት አለበት ግልጽ ነው የመዋረድ ለማን ነው የሚዋረድ? ለአላህ ስብሐነ ወተዓላ ወማዕነል ሑብ የመውደድ ጽንሰ ሐሳብም እዛ ላይ መምጣት አለበት። ወደዚህ وهي እሷ تتضمن በውስጧ ታካትለታለች ሰላሰቱ አርካን ሶስት መሰረታዊ ነገሮችን በውስጧ አካታለች ኢባዳ የምትባሏ ማለት ኢባዳ የሚባለው ነገር በውስጡ ሶስት መሰረታዊ ነገሮችን አካተ ሂያሳ አልሙሐባ የመጀመሪያ ምንድነው? ውዴታ ወረጃ ሁለተኛ ክጃሎት ወልኸውፍ ሶስተኛው ፍራቻ ግልጽ ነው ይሄንን አዝሯል ማለት አንድ ሰው አላህን ስብሓን ተዓላ ተገዛ ስንል እነዚህ ነገሮች በውስጡ ሊካተቱ ይገባል ማለት ነው። መውደድ፣ መከጀል እንዲሁም መፍራት ማለት ኸውፍና ረጃ ልክ እንደ አንድ ወፍ በራሪ ክንፍ ነው ብለናል አይደል? ሲበር እንደሚያስፈልገው ማለት ነው። አንዱ ባይኖር መብረር ይችላል አይችልም ማለት እዛ ላይ ደግሞ ውዴታውን ጨምሮ ነው የሚበረው ወዴት ወደ አላህ ስብሐነ ወተዓላ ማለት ወላ ቡዳ ምን ኢጅቲማዒሃ ولا بد من اجتماعها ولا بد ቅሮት የለውም من اجتماعها መሰብሰቡ አይደለ እነዚህ ነገሮች መሰብሰባቸው ቅሮት የለውም የማይቀር ጉዳይ ነው ማለት ነው ቅሮት የለውም ሲባል እነዚህ ሶስት ነገሮች መካተት አለባቸው فمن تعلق يتنتلتل ይላል ቢዋሂድ በአንደኛው ሚንሃ ከሷ ፈቀጥ ፈቀጥ ማለት ማለት ብቻ ጥያቄ ላይ ይችን ቃል ተጠቅሜያለሁ። ፈቀጥ አረ ብቻ ወይም ደግሞ በመውደድ ብቻ በቃ አላህን ይወዳል የአላህ ሙሐባ ሊያቃጥለኝ ነው ይላል። በቃ እ መውደድ ብቻ خوف የለ ረጃ የለ ግልጽ ነው። በአንዱ ብቻ ቢንጠለጠል ለም የኩን ዓቢደን ሊላህ ይህ ሰው ለአላህ ምን አይደለም ተገዢ አይደለም ተማሙል ዒባዳ ሙሉ የሆነውን አላህን መገዛት የሚባለውን ርዕስ ላይ አልደረሰም ማለት ነው ለም የኩን ዓብደን ሊላህ ለአላህ ተገዢ አይደለም ተማም አልዒባዳ የሚገባው ሙሉ የሆነውን ማምለክ فعبادة الله بالحب بمودد بتشا الله مجزات فقط هي طريقة الصوفية የማን መንገድ ነው የሶፊዮች መንገድ ነው ግልጽ ነው በቃ አላህ እንወዳለን ነቢ እንወዳለን በቃ መውደድ ነው እነሱ ግልጽ ነው መከተል ምናምን ተውሂድን መጠበቅ ሱናን መጠበቅ የለም እነሱ በቃ መውደድ ነው የነቢ ሙሐባ ይላል ሺሊላ ግልጽ ነው። ነቢ ነቢ የሁሉም ቀላቢ እያለ ነብዩን ማለት ነው ከፍ እያደረገ ማለት ነው። በቃ በዚህ ብቻ ይኖራል ማለት ነው። ሙሐባ ነው በቃ እሱ ጋር ሁሉም ነገር ሙሐባ ሙሐባ ነው። በዚህ አይነት መልኩ እንግዲህ አላህን ዝም ብለህ መውደድ ብቻ በሚለው ርዕስ ለሱ ሳትዋረድ ሳትገዛ ማዕነ ዙል ሳትጨምር ከሆነ የሱፍያ መንገድ ነው። ወዒባደት ብረጃ ደግሞ አላህን ማለት ነው። በረጃ ብቻ መገዛት። ረጃ ማለት በቃ አላህ ገፉሩ ረሒም ነው። አላህ ጀነትን ያስገባናል። ዋናው ማለት ነው አንተ ምን ማለት ነው ማመን ነው በቀልብ ምንም ማለት አይደለም እያልክ ደግሞ በዚህ አይነት መልኩ የምትገዛ ከሆነ ወህደው ጠሪቀቱ ወህደው ይህ ደግሞ ጠሪቀቱል ሙርጂአ ነው። የማ የሙርጂአዎች መንገድ ነው። ሙርጂአዎች ምንድን ናቸው? እስቲ ሚነግረኝ ከወንዶች ነው ከሴቶች ያለ እናንተ ስላስተማርኩ ነው። ከወንዶችም የሚነግረኝ ካለ ደስ ይለኛል። ማን ነው ከሴቶች የሚነግረኝ ካለም ደስ ይለኛል። ሙርጂያዎች ምንድን ናቸው? አስተምሬያቸዋለሁ። አቂደቱል ዋሲጥያ ሳስተምራችሁ አስማው ሲፋትን ኢንካር ያደርጋሉ። ሌላ ዋናም ሙርጂያ የተባሉበት ራሱ ምክንያት አለ። ረጃ ረጃ ነው አይደል? ያስታውቃል። ሙርጂያ ሲባል መሄዳቸው ማለት ነው። በምን መልኩ እንደሾለኩ ግን ምንድነው ያልነው? ቀውሉን አልኢማን ይትዓመል ግልጽ ነው። አመል የለም እነሱ ጋር ማመን የሚባለው ኢማን ህያ خلاص ኢቅራር ግልጽ ነው። ኢቅራሩን ቢልቀልብ ነው። ኢማን ማለት በቀልብ ምን ማለት ነው? ማረጋገጥ ነው። ባሰራ ምን ባትል ችግር የለውም አሉ። ግልጽ ነው አለ። በእነሱ አመላከት ሁሉም አንድ ነው ማለት ነው። ግልጽ ነው። ሷሊሁም ጣሊሁም አንድ ነው። ምክንያቱም ሁሉም በቀልቡ ምን ይላል ያረጋግጣል። ስራው ነበር የሚለየው ሰው በእነሱ አመለካከት ሁሉም ያው እንደነሱ አባባል አሉ። እንደ ሙርጃዎች አባባል ከሆነ ኢብሊስ ራሱ ሙእሚን ነው አሉ። እንደነሱ አባባል ኢብሊስ ራሱ ምንድን ነው አሉ? ሙእሚን ነው አሉ። አንዳንድ ዑለማዎች ለምን ሲባለው የአላህ ጌትነቱን እሱ ራሱ ምን ይላል رب أنظرني إلى يوم يبعثون ብሏል አይደል እንዴ? አላህ ጌታ መሆኑን ያውቃል። عناد ነው የያዘው አይደል እንዴ? እንደነሱ ከሆነ ኢብሊስ ሙእሚን ነው አለ ቁህ የሆነ ግልጽ ማለት ምርጥ ሙእሚን ነው ማለት ነው። ሙርጂያዎች በቃ الإيمان هو تصديق بالقلب أو إقرار بالقلب በዛ በአሰራማም በቃ ከዚህ አንጻር በቃ እነሱ የማያስገቡት ነገር የለም ወኢባደቱን ብልኸውፍ በኸውፍ ደግሞ አላህን መገዛት ዝም ብለህ ኸውፍ ብቻ ገፉሩ ረሂም የሚባል ነገር አንተ ጋር የለም። ኸምር የጠጣውን ካፍር ነው እንደነሱ እንደነዚህ ደግሞ ኸምር የጠጣውም ኩፍር ላይ ነው ያለው። ግልጽ ነው። ሁሉንም ማክፈር ነው በቃ። ወኢባደቱን ቢልኸውፍ ፈቀድ ጠሪቀቱል ኸዋሪጅ የማን ነው? የኸዋሪጅዮች ኸዋሪጅ የሚባሉ ቡድኖች ናቸው። ግልጽ እነሱ ደግሞ ከባኢር የሆኑ ወንጀሎች ሁላ ምን ይላሉ? ሰውየውን ከመንገድ ያወጣል የሚል አቋም አላቸው። ግልጽ ነው። ሰው ልጅ በምን በከባይር ምክንያት ምን ይሆናል? ይከፍራል። እንደኛ እንደ አህሉ ሱና ወል አቋም ከሆነ አላሁማ ሒና አላ መንሀጅ አህሉ ሱና ወል ወአሚትና አላ ዛሊክ እንደነሱ እንደ አህል ሱና ወልጀማዓ ግን ከባኢር የሰራ ሰው ምን አይልም? ከመንገድ ይወጣል፣ አይሰፍርም አይደለም። ኸምር ሊጠጣ ይችላል፣ ነፍሱን አሸንፈው ዝሙት ላይም ሊወድቅ ይችላል። ውደቁ አይደለም እኛ የምንመክረው። ይሄ ሰው ግን አይከፍርም። ምን እስካልሰራ ድረስ ሽርክ ላይ እስካልወደቀ ድረስ ግልጽ ነው የሚል አቋም ነው ያለው። የሚያከፍሩ አይደለም። እነሱ ግን ዩከፍሩነ ቢልከባኢር በከባይር ወንጀሎች ምን ያሉ ያከፍራሉ ማለት እነሱ ጋር ደግሞ የሚታየው ኸውፍ ነው በቃ ሁሌ ኸውፍ ነው በቃ ነቢዩ ራሱ ሲናገሩ ተሕቂሩነ ሰላተኩም መዓ ነው አይደል ወደፊት ይመጣሉ የእናንተን ሰላት ከነሱ ጋር ታሳንሳላችሁ ለሰሃቦች እኮ ነው የተባለ ግልጽ ነው የእናንተን ሰላት ከነሱ ሰላት ጋር ስታወጣ በቃ ሁሌ አቢድ ነው በቃ እነሱ ግልጽ ነው። እንዴት እሱ ታዲያ አንተን አያከብርም? ምንም እሱ እኮ እንደዚህ አይነት ነገር ኢልቲፋት የለውም። ግልጽ ነው አለ። ግን ምን አለፉ ማለት ነው? ምን አለፉ? ድንበር አልፎ ሄዱ። ጥሩ ነበረ፣ ድንበር አለፉ። ለዚህ ነው በኢስላም ላይ የሚፈጠሩ ፊርቃዎች ባለፈው ታስተምር ምን አልኳቸው? ኢማ በጉሉው የሚፈጠሩ አሉ ወይማ ቢልጀፋ ግልጽ ነው አለ። በመጥቀጥ የሚመጡ አሉ። ጉሉው በማለፍ ድንበር በማለፍ የሚፈጠሩ ቡድኖች አሉ። እንዲሁም ምን በማለት በመስቀት የታዘዙትን በመተው የሚፈጠሩ ደግሞ ቡድኖች ይኖራሉ። ወደፊት እንግዲህ ኪታቡም እየጠቀሰላችሁ ሙዕተዚላ ምንድነው፣ ኸዋሪጅ ምንድነው ምናምን እያለ ራሱ ማብራሪያም እየሰጣችሁ ይመጣል። በዚህ ላይ ብዙ ሰዓት መቆየት አልፈልግም። ራሱ ኪታቡ እያመጣላችሁ ይላል ኢንሻአላሁ ተዓላ والمحبة المنفردة والمحبة وديتا فكر المنفردة يتنتلتشون عن الخضوع لا الله كما التنانس يراك ايوانا عن الخضوع فخضوع من يعلنه منفردة قلت له يراك اتش يتنتلتشون سبلا مودة لا تكون عبادة هي عبادة ونه. አንተ ቤተሰብን ራሱ ዝም ብለህ እናትና አባት መውደድ ብቻ ማለት ነው። እውነተኛ ውሽ ፍጹም ምርጥ ልጃቸው የሚወዳቸው የሚያፈቅራቸው ላንል እንችላለን። ይጥሩ ሚስትንም እንደዚህ ዝም ብላ በቃ ባሏን ስትወጣም ስትገባም አንዴ በአማርኛ አንዴ በእንግሊዘኛ አንዴ በምን በአረብኛ ማለት ነው ወዳለው ብትለው እውነተኛ ወዳጅ ላትሆን ትችላለች። በፈለገችውን ቋንቋ ብትለውም ማለት ምክንያቱም እውነተኛ መውደዷ የሚታየው በምንድን ነው? ተግባሯ ነው። በቃ ለሱ የምታደርግለት ሁኔታ ግልጽ ነው። እያና ሐረካትዋ ወሰከናትዋ ግልጽ ነው ነው እንጂ የሚታየው፣ አለበለዚያ ዝም ብላ ማረድ ነው የሚሆነው። አለበለዚያ ግልጽ ነው አለ ዝም ብሎ ማለት ነው በቃል ብቻ ከሆነ ማለት ነው። ስለዚህ ለቤተሰብ እንደዚያው ምን ይላል ፈምን አሐበ ሸይአን አንድን ነገር የወደደ ሰው ወለም የኽዳዕ ለሁ ለሱ ምን ካላለ ምን ካላለ ካልተዋረደለት ዝቅ ካላለለት ለም የኩን ዓቢደን ምን አይባልም ተገዢ አይባልም ለምን ከማ ዩሕቡ ልኢንሳን ወለደሁ ልጁን እንደሚወደው ሊሆን ይችላል እኔ ልጄን ወደዋለሁ ለሱ ግን አልዋረድለት መዋረድ የሚባለው ርዕስ ላይ ስንደርስ ለማን ነው ለማን ነው ለአላህ ብቻ ስለሆነ ነው ከማ ይሕቡ ልኢንሳን ወለደሁ ወሰዲቃ እንዲሁም ለማ የጓደኛ ውዴታ ጓደኛውን ሊወድ ይችላል መዋረድ ግን ለአላህ ግን ጓደኛ የሚፈልገውን ነገር ቢያንስ ማሟላት ግን ይቻላል ግልጽ ነኝ ከማልክ አነ መዋረድ ራስን ዝቅ ማድረግ አልሙንፈሪዳ ምን ያለች የራቀች የተነጠለች አኒል ሙሐባ ከምን ከውዴታ በቃ ትዋረጃለሽ፣ ራስሽን ዝቅ ታረጊያለሽ። ግን ምን የለሽም፣ ምን የለሽም ንገሩኛ። ሙሐባ ውዴታ የሚባል የለም። በቃ ለአላህ ውዴታ ፍቅር የሚባል የለም። ላ የኩን ዒባደተን በዚህ ጊዜ ምን አይሆንም፣ ኢባዳ ሊሆን አይችልም። ለምን ለምን በምሳሌው ቅድም አብራርቷል። አሁንም ምሳሌ ይስጠው። ከመን የኽዳዕ ሊሱልጣን የዚህ ምሳሌ እንደሚዋረድ ሰው ነው። ለማ ሊሱልጣን ለአገር መሪ ለአስተዳደር አው ዛሊም ወይም በዳይ ሰው አንዱ ዛሊም ሽፍታ አጋጥምና ምናምን ዝቅ አልክ፣ ራስን አዋረድክ። ዝቅ ራስን ዝቅ አረግክ፣ ራስን አዋረድክ። የፍጥኝ ሲይዝ ነው። ይህም ግዴታ ውስጥ ገብተህ ነው። ግን ምን አትለው አትወደውም። ለሱ ምን ማለት መዋረድን፣ እጅ መንሳትን ኢትቃአ ሊሸሪ ለምንድን ነው ያደርገው? ከሱ شر ምን ለማለት ለመጠበቅ ብሎ اتقاء ለመጠንቀቅ ሊሸሪ ከሱ ምን ክፋት شر ለመጠንቀቅ ብሎ ነው። ስለዚህ ግን አላህን ያንን አካል ይወደዋል እንዴ? አይወደውም። ሁለቱም ቢሆን ኖሮ ምን ይሆን ነበር? ኢባዳ ይሆን ነበር አይደል? አሁን ግን ለሱ ተዋረደ፣ ግን ወዶት አይደለም ግዴታ ሆኖበት ነው። ولهذا ለዚህም ሲባል ላ የክፊ አይበቃም አሐዱሁማ አንዳቸው አኒል አኸር ከአንዳቸው አይበቃም። ግልጽ ነው ሴቶች አይደል? ላ የክፊ አይበቃም አሐዱሁማ አንዳቸው አኒል አኸር ከአንደኛው ፊ ዒባደቲላህ ማንም በመገዛት አላህን በመገዛት መውደድ ብቻ አይበቃም፣ መዋረድ ብቻ አይበቃም። የግድ ሁለቱም ተጣምሮ መምጣት አለባቸው። በል እንዲያው የጂቡ ግድ ይላል አየኩን አላህ አላህ መሆኑ أحب إلى العبد ودا عند باريا يتودد من كل شيء فقل لهم من يبلد من كل شيء فقل لهم يبلد الله من ورد الله وأن يكون لهن وأن يكون الله الله لهن عنده سزن أعظم يبلد من كل شيء فقل لهم ነገር የበለጠ ሊሆን እና እንትን ውስጥ አለ የቁርአን ወልዒባደቱ ኢባዳ ማለት እዚህ ጋር ጥያቄ አላችሁ? ጥያቄ ካላችሁ ጠይቁኝ። እዚች ጋር አልገባችሁ ሳይገባችሁ እንዳትሄዱ እሺ። እኔ ሌላ ቀን ደግሞ እኔ የማይገባኝ ግልጽ ነኝ መሰለኝ አይደል? አስረዱኝ የምለው እንዳልገባኝ ሰውኝ ነው። እዚህ ጋር አልገባኝም፣ እዚህ ጋር ምንድን ነው እያልኩ ተማሪ ሆኜ እጠይቃቸዋለሁ። ስለዚህ ከአሁኑ ጠይቁ። والعبادة عبادة مالت هي الغاية المحبوبة لله والمرضية له من إلى المحبوبة من إلى والمرضية من إلى من إلى والعبادة عبادة مالت هي الغاية المحبوبة دكا يدرس فكر مالت ድካ የደረሰ ፍቅር ለማ ሊላህ ለአላህ ወልመርድያ ውዴታ ፍቅር በሉት ደግሞ ለዩት ውዴታና ፍቅር ለአላህ ብቻ ማድረግ ድካ የደረሰችው وهي السؤال التي خلق الخلق من أجلها አላህ ለእሷ ሲል ነው ፍጡራኖችን የፈጠሩ ከማ ቃለ ተዓላ ወማ ኸለቅቱ ልጅነ ወልኢንሳ ኢላ ሊያዕቡዱን وبها أرسل جميع الرسل كما قال تعالى ولقد بعثنا في كل أمة رسولا أن اعبدوا الله واجتنبوا الطاغوت والعبادة عبادة مالت لها لسا أنواع كثيرة بزو أينات الله والعبادة አምልኮ ለሃ ለሷ አንዋዕ ከሲራ ብዙ አይነት አለ አምልኮ ይሄንን ይሄንን ተብሎ የሚገደብ ነገር አይደለም ፈሰላት ስግደት ወዘካት ምጽዋት መመጽወት ወስያም ጾም ወልሐጅ የአላህን ቤት መጎብኘት وصدق الحديث እውነትን መናገር ወአዳኡ ልአማና አማናን መመለስ አማናን መጠበቅ አዳ ማለት ምን ማለት መፈጸም መወጣት ማለት ነው። አማና አማናን ማለት አማና በአማርኛ እምነትን ማለት ነው። ግልጽ ነው። እምነትን አለማጓደል ግልጽ ነው። እምነትን መወጣት ወቢሩል ዋሊዴን ለወላጆች መልካም መዋል ለወላጆችሽ መልካም ስትይ ሊላህ ብለሽ ከሆነ አማናን ስትጠብቂ ለአላህ ብለሽ እውነት ስታወሪ እንደዛ ከሆነ እኚህ ወላ ኢባዳ ነው። وصلة الأرحام زمدنا مكتل والوفاء بالعهود بقال كيدان مملات والوفاء مملات بالعهود بقال كيدان والأمر بالمعروف بطرو بالكم نجر مازن والنحي عن المنكر كما تكون نجر مكلكل ወልጂሃድ ልልኩፋር ከሃዲያኖችን መታገል ወልሙናፊቂን መናፍቃኖችንም ወልሕሳን ኢለልሐየዋን ለእንስሳዎች መልካምን ማድረግ አዎ ቤት ውስጥ ላሉ እንስሳዎች ከድመት አንስቶ ከፍ እስካሉት እንስሳዎች ማለት ነው መልካምን ነገር ብታደርጉ ብታውሉ ወለአይታም እንዲሁ ለማ ለየቲሞች መልካም መዋል ወልመሳኪን ለማ ለምስኪኖች ወብን ሰቢል ለመንገደኞች ወልመምሉክ ለባሪያዎች መምሉክ ማለት ባሪያ ሚነል አደምይን አ ከሰው የሆኑ ወልበሃኢም ለከንሳም ለሆኑ አገልጋዮች ባሪያዎቻችሁ መልካም ወዱዓ اللهم لمن والذكر اللهم استوس والقراءة قرآن المكرات آه، كل ذلك من العبادة يقول لا من مدنا يقول لا أملكون وكذلك الذي حب الله اللهم مودد وحب رسوله يا اللهم لك مودد لله وخشية الله اللهم فرعت والإنابة إليه ودسوا من ملك والإنابة إليه ودسوا من ملك وأنيبوا إلى ربكم وأسلموا له من الله ودع الله من ملك من ملك دفتك توبة ما أدرك وليتنا توبة مسارجا ودع الله وانجلتا تشكرا من كالش ودع الله تملشك ኩሉ ዛሊከ ይህ ሁላ ምን አልዒባደቲ ከአምልኮ ነው። ወከዛሊከ እንደዚሁ አዛብህ ማረድ ወነዝር መሳል ወልስቲዓዛ መጠበቅ ወልስቲዓና መታገዝ ወልስቲጋሳ የጭንቅ ጥሪ መጥራት ወልስቲዓዛ ምን ማለት መጠበቅ ወልስቲዓና ከአምስት ላይ የኢባዳን ፍቺ ስለዚህ እንዴት ይወደዳል? ጥሩ ጥያቄ። የተጠላው መሙላቱ ነው ወይስ መሳሉ ነው? መሳሉ ነው ወይስ ስለትን መወጣቱ ነው የተጠላው? አንተን ነው መሳሉ ስለዚህ ስትወጣውስ አላህ ምን የሚለው ነው? ስለዚህ ከምን በሌላ ሐዲስ ላይ እንደው ነብይ አለይሂ ሰላቱ ሰላም ስለት የምትባለዋ ነገር ከስስታ ምላስ እንጂ አትወጣም ብለዋል። ከስስታ ምላስ ማለት ምን ማለት ነው? የአላህ ባሪያዎች ሁሌም አላህን ይገዛሉ አይደል? ያአላህ አላህ እንዲህ ካደረክልኝ እንዲህ አደርጋለሁ ስትል ኢየሱስ እንዲህ ሲያደርግልህ ነው ታረግ አይነት የሚመስለው። ግልጽ ነው። የአላህ ባሪያዎች የሉም ከተሳለ መወጣቱ አምልኮ ነው። መጀመሪያው ግን ጥንቃቄ ያደርግ ነው። አይስ እንደዚህ አይነት ነገር ውስጥ አይግባ። ግልጽ ነው። ከተሳለ ግን የሙእሚኖች ባሪያ ነው፣ አምልኮ ነው። ዩፉነ ቢነድሪ ወየኻፉነ የውመን ካነ ሸሩሁ ሙስተጢራ ግልጽ ነው። ይባላል መፍሁም ጥያቄውም ገብቷቸዋል፣ መልሱም ገብቷቸዋል። እ ጥያቄው አልተሰማንም። በማልቀስ ትችላለህ እና ጩህ ነው አይደለ? ከመጨረሻው በሚቀጥለው ግን ማየት ይደስኝ ወይም ደግሞ አሁን በደንብ አድርጋችሁ ጆሮ አውጡኝ። እሺ ወደዚህ ጥያቄውን መልሱንም ሰምታችኋል ግን መፍሁም እሺ እስካሁን ማለት በድምፅ ብክለት ምክንያት ያልገባችሁ ነገር ካለ ጠይቁ በድምፅ መቋረጥም ልበለው ወይም ማነስ ያልገባችሁ ነገር የለም አሁን ጆሮአችሁ ምናምን አውሱኝ ወደዚህ እሺ ማለት ቀኑ ሙሉ ሳስተምር ስለነበረ ትንሽ ደክማለሁ ፈየጂቡ ግድ ይላል ይላል فيجب ግድ صرف ሰርፉል ዒባደቲ አምልኮን አሳልፎ فيجب ፈየጂቡ صرف ይላል ሰርፉል ዒባደቲ አምልኮን አሳልፎ بجميع أنواعها በሁሉም አይነት ሁሉንም አሁን የጠቀስናቸው ኢባዳ አይነቶች አሉ አይደል ሁሉንም አሳልፎ መስጠት ግድ ይላል። ለማ ሊላህ ለአላህ ወህደሁ ለሱ ብቻ ላ ሸሪከ ለሁ ለሱ ምንም አጋር ሳናደርግ ፈመን ሰረፈ አሳልፎ የሰጠ ሸይአን አንዳችንም ነገር ሊገይሪላህ ከአላህ ውጭ ላሉ አካሎች ከመን ደዓ ገይረላህ ከአላህ ውጭ ያለን አካል የጠራ ይመስል ከአላህ ውጭ ያለ አካል የጠራ ይመስል አብዱልቃድር ጀይላኒ ሰይድና ኸድር አብሬት የሚበል አልከፊህም ማን ማንንም ይበል ካላሁ ያሉ አካሎችን ቢጠራ ከመን ዳዓ ገይረ አላህ አው ዘበሃ ወይ አረደ አው ነደረ ወይ ተሳለ ሊገይር ላህ አው ነደረ ወይ ተሳለ ሊገይር ላህ ከአላህ ውጭ ላሉ አካሎች አዊስተዓነ ወይ ምን አለ ታገዘ አዊስተዓነ ወይም ምን አለ ታገዘ አዊስተጋሰ ወይም የጭንቅ ጥሪ ተጣራ ቢመይቴን በሟች አው ጋኢብ ወይም ሩቅ ቦታ ባለ አካል አው ጋኢብ ወይም ሩቅ ቦታ ባለ አካል ምሳሌ ሰጣችኋለሁ። እሺ ከአላህ ውጭ ያለ የጠራ እንግዲህ ምንም ሳሊሖችንም ይሁን ምኖችን መላይካ ማንንም ማንንም ከአላህ ውጭ ያለን የጠራ አካል ኸላስ ወይም ታገዘ ወይም የጭንቅ ጥሪ ተጣራ ቢነይህ በማ በሟች አው ወይም ሩቅ ቦታ ባለ አው ቢሃየን ወይ ህያው በሆነ ሐድር ያ ደግሞ ምንድነው አጠገቡን ያለው ግን የለመነው ወይም ሩቅ ያለውን ለሁለቱም ነው የሚሰጣችሁ ሩቅ ያለውም አካል ይሁን ወይ እዚህ ቅርብ ያለውንም ለመንክ እርዳኝ አልክ ሐብር ፊማ ላ የቅዲሩ አለይህ ኢላላህ አላህ እንጂ በማይችለው ነገር እቤት ተከታተለ አሜሪካ ላይ ይላለው ማለት ነው አንድ ለምታውቀው ሼክ ያ ሼክ ድረሱልኝ እርዱኝ ብትል የት ነው ያሉት እሳቸው ከሀገር ውጪ ሳውዲም ይሁን የትም ይሁን አንተ የፈለግከው ነገር ምንድን ነው ማለት ነው ሌላ ነገር አምልኮ ምን ብላ እ አስባ ምሳሌ ውሃ ውስጥም ሰምተ የምታውቃቸው ሼህ ነበሩ። ሸውስማን ኡስማን ድረሱልኝ ብትል እሳቸው ያሉት ቤታቸው ነው። እየሰሙ አይደለም ያሰብከው ኢባዳ ነው ይባላል። ምክንያቱም ያሰብከው ሌላ ይሰሙኛል ድምፄን የሚል እንትን አለ ይደርሱልኛል ብለህ ስለምታስብ አብዱል ቃድር ጀይላኒም በል ሰይድና ኸድርም በል የፈለግከውን አካል በል አላህ ብቻ ነው። እሺ ሰው በሚችለው ሩቅ ያልነው ለዚህ ነው። ቅርብ ቢሆንስ ምሳሌ አንዋር ድረስልኝ ብለው ቤቴ እየተቃጠለ ነው፣ አጠገቤ ነው ያለው የጎረቤት ነበረ ልበል እ እችላለሁ አይደል? ለምን የሚችለው ነገር ነው። ተባብሮኝ ለማጥፋት ማለት ነው። ግልጽ ነው። ሰው በማይችለው ነገር ወይ ሩቅ ያለው ለዛ ነው። ገባች ሴቶች እ ገብቷቸው ነው ሩቅ የሚባለው ምሳሌ ልስጥሽ እ የቅርቡን ልስጥሽ አው ቢሐይን ሐድር ወይም ሐይ ነው ሐድር ነው። ይኸው ምሳሌ አንዋር ወይም ደግሞ ሌላ አካልን ኡስታዝ አብዱረዛቅን ልበል ግልጽ አይችልም። በዛ ነገር ላይ ምንም ችሎታ በሌለው ነገር ላይ ድረስልኝ ብለው በማይችለው ነገር ማለት ነው። ኡስታዝ አብዱረዛቅ ዶክተር አይደለም። ግልጽ ነው አለ ኡስታዝ ነው። ልጄ ጣረሞት ላይ ብትሆን ድረስልኝ እስቲ ብዬ ብል ይሄ ያሰብኩት ሌላ ነገር ነው ማለት ነው። ከራማ አለው ከራማ አላቸው ብዬ እየፈለኩኝ ነው ያለው ማለት ነው። ግልጽ ነው። እስቲ ብዬ መሯሯጥ ያለብኝ በዛ ነገር ላይ በህክምናው ዘርፍ ላይ ችሎታ ባለው ነው አይደል? ፊማ ላ የቅዲሩ አለይህ ኢላላህ ሰው በሚችለው ነገር ይቻላል አላህ ብቻ በማይችለው ነገር አላህ እንጂ ሌላው ፍጡር በማይችለው ነገር ላይ ቅርብ የሆነውንም ብትጠይቅ ሽርክ ነው። ግጥም ዝናብ አዝንቡልኝ ብለህ አንተ ዝናብ ዘገየ ዝናብ ምናምን ብለህ ሸሆቹ ግልጽ ነው። ሸሆቹ ጋር ብትሄድ ይሄ ሌላ ነገር አለ ማለት ነው። ግልጽ ነው። ዝናቡን እስቲ ብትል ማለት ነው። ግልጽ ነው። በክፍለ ሀገር አንድ ተማሪ ነበሩ፣ ሸሰይድ ይባላሉ። አንድ ጊዜ የነገሩኝ በጣም ዛሬ አንድ ሰው ሊያገባ ሲፈልግ አሉ ሸሆቹ ጋር ይሄዳል ሁለት ምክንያት ነው ያለው። አንደኛው እንግዲህ እንዴት ነው ይህን ነገር ልቀጥልበት አልቀጥለው ልክ እንደ ጠንቋይ ቤት እንደሚኬደው ሁለተኛው ነገ ፕሮግራም ስላለብኝ የሰርግ ዝናቡን ያዙልኝ ወላሂ ወላሂ እኔ የምነግራችሁ ይሄ ተማሪ ነው ሸሰይድ ይባላሉ የነገሩኝ ነገር ነው ሊያገቡ ሲሄድ ወደዚህ ጆሮ መጀመሪያ ወደዚህ ያሉ የት ነበር? ሊያገቡ ሲሉ ሄደው ሸዎቻቸው እዛ አሉ። ሸዎች ዝናብ የሚይዙ የሚባሉ ዝናቡ ነገ ፕሮግራም የሰርግ ፕሮግራም ስላለብኝ ዝናቡን ያዙልኝ ብሎ ይላል። ለምን እንዳይስተጓጎል፣ ሰው እንዳይጨቀይር፣ ጥሩ ሰርግ እንዲሆን ግልጽ ነው። እና የሚገርም ታሪክ ነው። አንድ ጊዜ ነገሩኝ ማለት ነው። በቃ እንዲህ ይባላል አሉ። በቃ ዝናብ የሚይዙ ናቸው። አህታ መስጊድ ውስጥ ይወራል። እሳቸው እኮ ዝናብ ምናምን የሚይዙ ናቸው ምናምን ተብሎ ይወራል አሉ። አንድ ጊዜ አንዱ ሰውዬ በቃ አንዱ ሄደና ሰውየው ምንም አልመሰለ ማለት ሄደና ሸሆቹ ምንም እንደው ነገ ፕሮግራም አለብኝ ብሎ ነገራቸው። ከዛ በኋላ ችግር የለም ምናምን አሉ። ምንም በቃ እነሱ ጋር እንዲህ አይነት ነገር ምንም ማለት እንዲህ አይነት ደረጃ ስጣቸው ደስ ነው እንጂ ምላቸው إنكار المنكر ምናምን የሚባል ነገር የለም። ከዛ በለተቀሙ በቃ ዝናቡ ለቅ የተከሰተ ታሪክ ነው የምነግራችሁ። ከዛ ዝናቡ ለቀቅም ይዛለ ከዛ እሳቸው ወጡና አዛኑን አቀለጡት። የባሰ ዝናቡ <laughs> ባሰ ከዛ በኋላ ዝናብ ውስጥ መሮጥ ጀመሩ። እሳቸው ያ አላህ እያሉ መሮጥ ጀመሩ። የባሰ ዝናቡን ቀጠለው። ከዛ ልብሳቸውን አውልቆ ያ አላህ ህዝቡን እኮ ጨረስከው እያሉ ማለት ጀመሩ። በዛ አይነት ነገር ላይ እኔ በማቀው ደረጃ ላይ እንደ የተከሰተ ነገር አለ ማላ እ ኢላላህ ማለት ይሄ ነው አይደል እንዴ ማምጣትም ዝናቡንም ማስቀረትም አይደል እንዴ? የአላህ ስብሐነሁ ወተዓላ ይሄ እንግዲህ በሰሜኑ ክልል ላይ የተከሰተ ክስተት ነው የምነግራችሁ። እሳቸው ከዛ አካባቢ የመጡ ናቸው። ተውሂድ ሳስተምራቸው ከነገሩኝ ካካፈሉኝ ገጠመኛቸው ውስጥ ነው የነገሩኝ እና እንዲህ አይነት ነገር ነው ያለው። እኛ እዚህ ስለሆንን የአንዳንድ ነገሮች የሚሰሩት ከኛ ሊርቁ ይችላሉ። ላይ ያህል የተለያየ ነገር ነው ያለው የሚሰማው በየቤቱ ጓዳ ስንት ነገር አለ። ኡ ዛሬ ምሳሌ ቅዳሜ ዕለት አህ ተጫጭ ሆኖኛል ምናምን ስትል እንዴት ነው ለሰይድና ኸድር ያስለመድሽው ነገር ካለ ግን እንዳትይ አንቺ እሱ ይሆናል አፍ ይላቸው ቡናቸው ሴቶች ጋር ነው ይብሶ እንደዚህ ነገር የእናቶች ላይ ሰማት ዛሬ ሮብለትም ግን እንዴ አብዶዬ ናቸው እኮ ቡና አላፈላሽም እንዴ አንቺ ደግሞ አታቁሚባቸው፣ ካቆምሽ ጥሩ አይደለም እንዲህ እየተባለ የሚባሉ ብቻ ብዙ ወዲፍቸው የሚባል ነው። በጣም ብዙ የሽርክ አይነት ነው ወላሂ ያለው። ነስአሉላህ አልዓፊያ ወሰላመ ሚን ዛሊከ በላ ፊማ ላ የቅዲሩ አለይህ ኢላላህ ፈቀድ አሽረከ። እንዲህ አይነት ሰው ምን ብሏል? አሻርቷል። በቃ አላህ እንጂ ሌላው በማይችለው ነገር ላይ ከገባ ፈቀድ አሽረከ አሽርኩል አክበር ትልቅ የሚባለውን ሽርክ አጋርቷል። ወአዝነበ ዘንብ ወንጀልንም ተግብሯል ሰርቷል። ወአዝነበ ዘንበ ወንጀልንም ተግብሯል ሰርቷል። አለዚ ላ ዩግፈሩ ያ የማይማር የሆነውን ኢላ ቢተውባ ወደሱ በመመለስ እንጂ ሽርክ ራሱ ይማራል። ወደ አላህ ከተመለሰ ካልሞትን ከሞትን ግን ሞትን ነው አይደል? ምንም ግን ሳንሞት ከሆነ አላህ ይመረናል። ያ ኢባዲየ አለዚነ አስረፉ አላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ኢነላህ የግፊሩ ዙኑበ ጀሚዓ ሙጥለቅ ግን ለዚህ ነው ቤተሰቦች የምናውቃቸውን ሰው ስለ ተውሂድ ቅድሚያ ለተውሂድ ተውሂድ ተውሂድ የሚባለው አላህ የማይምረው ወንጀል ሰው ልጆችን ምን ለማለት ነው ለማውጣት ትልቅ ወንጀል ወአዝነበ ዘንበ አለዚ ላ ዩግፈሩ ኢላ ቢተውባ ሰዋኡን እኩል ነው። صرف أحد ነው። ይህንን አይነት አሳልፎ ቢሰጥ صرف አሳልፎ ቢሰጥ أحد ነው ይህንን የአምልኮ አይነት ምን العبادة لصنم ለማ ለጣዖት أو لشجر ወይ ለዛ أو لحجر ወይ ለድንጋይ أو لنبي ወይም ለነቢይ ሚስ ሚነል አልአንቢያ ለማ ከአንቢያዎች ለአንደኛውም ቢሰጥ ቅድም ያልኳችሁን አብነት አባባል ሰው ልጆች እንደ ቀላል ይሉታል። ነቢ ነቢ የሁሉም ቀላቢያ ለማ ግልጽ ነው። መንዙማ የሚወጡትን የተለያዩ መንዙማዎችን ብትሰሙ ተተዓጀቡነ ቢዛሊክ ቢዳየትን من المنظومة منظومة ايش محمد أول የመሐመድ አወል መንዙማ ሲባል ሰምታችሁ ታውቃላችሁ? እንጉርጉሮም በለው ምንም በለው በሱ ውስጥ ብቻ ብቻ ኢንሻአላህ አላህ ካለ አንድ ቀን ፓምፕሌት አመጣላችኋል። በሱ መንዙማዎች ላይ ብቻ ያሉ ሽርክያቶች መንዙማ እየተባሉ በነሺዳ መልኩ የሚለቀቁ ግልጽ ነው። ከውስጣቸው ብዙ ሽርክያቶች ተለቅመው ቁጭ ግልጽ ፍጥጥ እያለ ሰው አይታወቀውም እየተወዛወዘ ወደዚህ አሳብሽም በኋላ እየተወዛወዘ ሰው ይላል። ስንት ሽርክያት ነው ያለው? ግልጽ ነው። ወላ ሲየማ ሙሐመድ አወል የሚባለው እንጉርጉሮ እኮ ደስ ይላል አንተ ኢየሱስ ምናምን እያለ የሚጃጃል ስንት ህዝብ ነው ያለው ግን ስንት ሽርክያት እንዳለው ብታውቁ ወላሂ ትተዓጀቡ ነብይ ዛሬ ልጥሩ ስንት ሽርክያት አላህ ካለ ከተመቻቸልኝ አንድ ቀን ፎቶኮፒ አድርጌ ለሁላችሁም በትንላችኋለሁ። ግልጽ ፎቶኮፒ ማሽን እዚሁ ስላለ አሁን ችግር የለም ኢንሻአላህ። ግልጽ ብዙ አይነት ሽርክያት በአሁኑ ሰዓት ያሉ ነሺዳ ምናምን የተባለ እየተባለ ጁማ የተባሉ የሚጃጃሉት ውስጥ ስንት ሽርክያቶች ነው ያዘሉት ማለት ነው። እና ይሄንን ሁላ የሴት መንዙማ ባይም ደግሞ ወጥቷል። ግልጽ ማዛን እንኳን የተከለከለ ኢባዳ ትልቅ ኢባዳ የሚባለውን ነገር የተከለከሉት ለምንድን ነው እ ለምንድን ነው ፊትና ያመጣል። እሷ በመንዙማ ወጣለች፣ ድምጿን ቆንጆ አድርጋ ነቢን እያወደሰች የማን የሴት መንዙማ ባይ ሱብሃንአላህ ተተዓጀቡን በመሰረቱ የእነዚህ ሰዎች ቢዝነስ ስለሆነ ነው። ደሴ ላይ እሷ የባጃጅ ሹፌር ነች። የባጃጅ ሹፌር ነች። እቺ መንዙማ ያለችዋ ያወጣችዋ ሴቷ መንዙማ ባያዋ ደሴ ውስጥ ማለት ነው የባጃጅ ሹፌር ነች። خلاص ቢዝነስ ነው። እዛ ላይ ያወጣት ማለት ነው። ሰምታችኋል አይደል? የሴት መንዙማ ሰማችሁ ምን? በጣም በቃ ይገርማቸዋል። እና እንደ አይነት ብዙ ነገሮች ነው ያሉት በየቦታው ማለት ነው። አላየሃል የሽርክ ነገር በዚህ የሚገታ አይደለም። በብዙ አይነት መልኩ መልኩን እየቀያየረ መጥቷል ማለት ነው። አውሊ ወልይ ምን አውሊያ ሐይ አውመይ ወይም ደግሞ ሐይም ይሁን መይትም ይሁን ከማ የፍዓሉ ልየውም ዛሬ እንደሚተገብሩት እንደል አድሪሓ የት ላይ አድሪሓ ቀብር ላይ አልአድሪሓ አድሪሓ ቀብር ላይ ምን አልመብንያ የተገነቡ አለል በቀብር ላይ የተገነቡ በሪሖች አሉ። የተለያየ ግልጽ ነው። የሸህ በሪሕ ይባላል። የሸህ ደሪሕ እየተባለ ብዙ አሉ። አንዳንድ ጊዜ የሚወራ አለ። እኔም በጆሮ የሰማሁት ማለት ነው። ግልጽ ነው። እሷ የቦረና የሚባሉትን ከምታከብር ሰው ጌቶቹ የቦረናው ድረሱ አለች። አንድ ቀን እኔ እዛው ቁጭ ብዬ ከቤት ውስጥ ቁጭ ብዬ ነው። ከቤተሰብም አይደለችም እዛ አካባቢ ነበረች። ራንች እንዳይባልም እነሱ እኮ ምንም መስራት የሚበሉ የሚጠጡ የሚሽኑ ራሳቸው መቅዳም እንዴት እንዴት ያለ ወላሂ ወላሂ ثم ወላህ ልታለቅስ ምንም አልቀረም። ሙሐመድ እኔ በጣም ነው የምወድ፣ እንዴት እንዲህ ትላለህ? ሸሆቹን አለች ወላሂ ሀቂቀተ ሸሆቹን እንዴት ትናገራለህ? ስለ እነሱ ደግሞ ሲወራ ምንድን ነው እዚህ አይደላችሁ እ በቃ ወደዚህ ነዋ። በኋላ ሀሳብ ካለሽ በኋላ ነው ሸህገል የሚባሉት እኮ የቦረናው ጌቶች እንትና የምትባለዋን ከተማ ቆርሰው ሌላ ቦታ ወስደዋታል፣ እንትና የሚባለውን ተራራ ደግሞ እዚህ ጋር አምጥተውታል ተብሎ ይወራል። ዝም ብሎ የሆነ የህፃን ልጅ ወሬ የለም። የምነግራችሁ ነገር የእውነት ነው። አሁን ላይም ድረስ ብትሄዱ ታገኙታላችሁ። እንትና የምትባለዋን ከተማ ወደዚህ ያመጧት እሳቸው ናቸው። ከዛ አንስተው እዚህ ያመጧት። እንትና የሚባለውንም ተራራ እዚህ ጋር አምጥተው ቁጭ ያደረጉት እሳቸው ናቸው። ያንን ተንተርሰው እነዚህ ወልይ ነን የሚሉት ምን ይላሉ? ካንተ ጋር ሲጣሉ ማለት ነው እ ካንተ ጋር ሲጣሉ ምን እንደሚል ታውቃለህ? ሼሆቹ ምናምን እየተባሉ የሚከበሩት ማለት ነው። የቆምክበት መሬት እ መሬት ቆርሼ ሌላ ቦታ እንዳልወስድ ከነ መሬቱ አንተ ቆርሼ ሌላ ቦታ እንዳልወስድ ብለው ሰው ላይ እስከመፎከር የሚደርሱበት አጃይ የሆኑ ነገሮች አሉ ማለት ነው። አላይ ሰዎች ይህንን እያዩ ብዙ አምልኮ ኢባዳ የሚሰጧቸው አሉ። እኛ ግን ሰዋውን ሰረፈ አገነው ምን ልዕባዳ ሊሰነም አውሪ ሸጀሪ ሊሸጀሪ ለዛፍም አውሊ ሐጀሪ ለድንጋይ ሚስት አውሊ ነቢይን ለነቢይ ሚስት ሚነል አንቢያ አውሊ ወልይን ሚነል አውሊያ ሐዩን አው መይት ሕያው ከሆኑትም ይሁን ለሞቱትም ይሁን አሳልፎ ቢሰጥ ለሞቱት ስንል አብዱልቃድር ጀይላኒን ብንል ግልጽ ነው። ሕያው ለሆኑትም በተለያየ ቦታ ላሉት አሁን ወልይ ነን ለሚሉት ያው ነው። ከማ የፍዐሉ ልየውም ዛሬ እንደሚተገበረው እንደ الأضرحة المبنية على القبور በቀብር ላይ በተገነቡ አብሪሐዎች ላይ እንደሚሰራው ضريح ታውቃላችኋል? የሸህ እንትና ضريح የሸህ እንትና ضريح እየተባለ የተሰራ አለ። ግልጽ ነው። እነሱ ቀብር ላይ የተገነባ አለ። فإن الله አላህ እኮ አብሬትዬ ቀብር ላይ ስትሄዱ ጠዋፍ መደረጊያ አለ እ እዛው እንደ ቤት ነው በቃ እንደ ቤት እንትኑ ቀብራቸው ላይ አው ያ ምልክት አለው። እዛ ብትሄዱ የጠዋፍ ቦታ አለ አብሬት የሚባለው ጋር የመጠወቂያ አሁን አጅ ላይ የሚጠውፉበት አለ እንደዛው ልክ እንደ ሰብዋና መሩዋ ያደረጉበት ሙናሰባ አለ እዛ የሚሰግዱበት ምን በቃ ብዙ በቃ አጅ እኮ ነው የሚሉት አጅ ተብሊጎች ደግሞ ከሀገራችን ውጭ አላቸው ግልጽ ነው አለ ፓኪስታን ህንድ ሲያድጉ እድገት ሲያሳይ ወዴት ነው የሚሄዱት? ተብሊክ ሲያድግ ወደ ፓኪስታንና ወደ ህንድ ነው የሚሄደው። ከምን በፊት ሀጅና ዑምራ በፊት ነው። ትልቅ ቦታ ነው የሚሰጠው ነው የሚሉት እዛ ነው። ግልጽ ነው። ሙባይዓ ቃል ኪዳን ተጋብተው ነው የሚመጡት። በሽርክ ላይ በምን በምን ይሄንን መንገዳቸውን ላይለቁ ሲመጡ ካያችሁ ከፓኪስታን ከህንድ ሲመጡ ከዘራ ይዛሉ ከዘራ ይዛሉ ከህንድ ከፓኪስታን ሲመጡ ተብሊጎች ማለት ነው። ሙባያ የሚገባ በቃ ጀዝብ ነው። ከዘራ ነው ከዛ በኋላ የሆነ ምንም ያክል ጥምጣም ይጠመጥማል ወይ ጥቁር ወይ ነጭ በቃ ስራውን ላይ ሰራም ጀዝባል። በሆነ ጊዜ ላይ ንሽጥ ሲለው ስራ ሞቅ ብሎ እየሰራ ካለ ሌላ አርባ ይልና ደግሞ ይሄዳል ማለት እሱ ቱሪስት ነው። ቤተሰቡ እዚህ ይሰቃያል ማለት ግልጽ ነው። ሀገርን እየዞረ በቃ ፈኢነ አላህ አላህ እኮ ላ የርዳ በሽርክ ላይ ያሉትን ነው እያወራን ያለው በየቀብሩ ላይ በአሁኑ ሰዓት ነው። ፈኢነ አላህ አላህ እኮ ላ የርዳ ምን አይልም ምን አይልም አይወድም አዩሽረከ ማሁ ከእሱ ጋር ጋራቱን ፊ ኢባደቲሂ በአምልኮ አሐዱን አንድም ላ መለክ ሙቀረብ የቅርብ መላይካም ቢሆን ወላ ነቢይ ሙርሰል የተላከ ረሱልም ቢሆን ነቢዩን ብትጠሪ ይቻላል እንዴ? ይቻላል። ተወዳጅ የአላህ ባሪያ ናቸው፣ ግን እነሱ መላንን መዋደቀች ወላ ወልይ ወልይን ቢሆን ወላ ገይሩሁም ሌሎችንም ሌሎች ነው። ይሄ ኪታብ አላህ በሰብር የምንጨርሰው አላህ ያድርገን። ብዙ አጃይብ ነገሮች የአብዛኛው የመጀመሪያ ምኖች አህባሾች እንቅስቃሴ ሲጀምሩ ምንድን ነው ያሉት? በዚህ ባሁን ባለንበት ሁኔታ ላይ ከዚህ ከሀገራችን ሊወገዱና ሊቃጠሉ ከሚገባ ቤት ውስጥም ከተገኘ ሊቀጡ ሰዎች ከሚገቡት ኪታቦች ውስጥ ብለው ካሉት አንደኛው ማን ኢርሻድ ገጠር ኢርሻድ والله تعرفون به أكثر شيء ብዙ ነገር ገና ታያላችሁ ገጠር ትመለከታላችሁ ግልጽ ነው ሽርክ ምንድን ነው የሚለውን ነገር فإن الله الله لا يرضى من علم من علم ما يردم أن يشرك معه في عبادته باملكه أحد عندهم لا ملك مقرب يقرب ملائكة ولا نبي مرسل ولا ولي ولا غيرهم قال الله تعالى إن الله لا يغفر أن يشرك به وقال تعالى فلا تدعوا مع الله أحدا وقال تعالى ولا تشركوا به ሸይአ ወመአል አሰፍ ሽዲድ የቁርአን አንቀጹ ግልጽ ነው። ወመአል አሰፍ ሽዲድ በጣም በሚያዛዝን ሁኔታ ወመአል አሰፍ ሽዲድ በጣም በሚያሳዝን ሁኔታ አሰፍ ማዘን ነው። ያ አሰፋ ቁርአን ላይ አለ ያ አሰፋ ፈቀድ ቱኺዘት ተይዛለች አልቁቡር ቀብሮች አልየውም ዛሬ ፊ ባዕድ ልቢላድ በከፊል አገራቶች ውስጥ አውሳነን ምን ተደርገው ነው የተያዙት? ጣዖታቶች ትዕበድ ሚን ዱንላህ ከአላህ ውጭ የሚገዟቸው ጣዖቶች ሆነዋል። ሚመን የደዑነ ልእስላም ይህንን አድራጊዎች ማን ናቸው? ሚመን የደዑነ የሚሞግቱ ነንባዮች አልእስላም እስልምናን የሚሞግቱ ነንባዮች ወቀድ የድዑ ይጠራል አንዳንዱ ወቀድ የድዑ አሐድሁም አንዳቸው ይጠራል ገይረ አላህ ከአላህ ውጪ ፊ አይ መካን በየትኛውም ቦታ ሆኖ ማለት ፊ አይ መካን ቦታ ሆኖ ወለምለም የኩን እንደ ቀብር ቀብር ዘንድ እንኳን ባይሆን የትም ቦታ ሆኖ ይጠራል ከመን ብሎ ይላል ያ ረሱላላህ እሱ የአላህ መልእክተኛ ይላል ምን በሉልኝ ነው እንግዲህ በስተዋቴ ውረሱልኝ አ ሁዝ ቢየዲ ያ ረሱላህ ይባላል ረመዳን ላይ ግድ ነው ሁዝ ቢየዲ ያ ረሱላህ ያሉ በዜማ ሁሉም ያም ሲያወጥ ሁዝ ቢየዲ ያ ረሱላህ ያለ በጀማ እጄን ያዙኝ ያ ረሱላህ ምን ያርጉ ይዘውት እርዱኝ ነው አይደል እንደ ቂያሚ አንዳንዱ ምን ሲቆም ያ ረሱላህ የሚላለ ሲቆም ድረሱልኝ ነው እንግዲህ አው ሙፋጃአቲ ቢሸይ ወይ አንዳች ነገር ሲያጋጥመው ድንገት ድንግት ምሳሌ አንዳንዱ ደካ ስታረገው ያ ረሱላህ ምን ማለት ነው ድንገተኛ ነገር ስለደረሰብኝ ድረሱልኝ ነው ሙፋጃአቲሂ ሙፋጃአቲ ቢሸይ ገሪብ ገሪብ ማለት አዲስ ነገር እንግዳ ነገር ሲያጋጥመው አው የቁል ወይ ብሎ ሲለታ ያለ መደድ ያ ረሱላህ አልመደድ ያ ረሱላህ ግልጽ ነው። መደድ መደድ ሲባል ትሰማላችኋል። እርዱን ነው እንግዲህ እርዱን ነው። መደድ ማለት ማለት እርዱን ያ ረሱላህ አው ያ ፉላን ወይ ገሊያ ደረጃ ይላል ሰይድና ኸድር ምናምን በሉት ወኢዛ ኑሁ ምን ሲባሉ ሲከለከሉ አንዳሪከ ከዚህ ቃሉ ብለው ይላሉ ነህኑ ነዕለሙ እኛ እናውቃለን አነ ሃኡላ እነርሱ እኮ እነዚህ ለይሰ ለሁም ሚነል አምሪ ሸይ እነሱ ምንም ነገር ማድረግ አይችሉም ከጉዳዩ ምንም የላቸውም ተብሎ ሲነገራቸው ወላኪን ያው ቃሉ ይላሉ ሲነገራቸው ነው ቃሉ ልል ነህኑ ነዕለም እኛ እናውቃለን እነሁ ላ ለይሰ ለሁ አልአምሪ ሸይ ምንም ነገር ማድረግ አይችሉም ምንም አዎ እንዲህ ይልሃል አብዱልቃድር ጀላኒ እኮ ምንም ማድረግ አይችልም ሰይድና ፈቅር ምንም መፍጠር አይችልም ግን ግን ሲለ አዳምጠው አስጨርሰው ወላኪን ሀውላ ኡናሱን ሳሊሁን ምንድን ናቸው ሳሊሆኑ ሰዎች ናቸው ለሁም ጃሁን ዒንደላህ አላህ ዘንድ ምን አላችሁ? ክብር ክብር አላችሁ አላህ ዘንድ አይደል ይላል። ላታምንም እሺ በለው። ወነህኑ ነጥለብ ቢጃሂሂም በእነሱ አላህ ዘንድ ባላቸው ክብር እንፈልጋለን። ወሸፋዓቲሂም በእነሱ ምልጃን እንፈልጋለን ይላል። አፈነዳልክ አይደል ወይም አፈነዳልሽ ነገረች ቁርጡን። እነዚህ ሰዎች አይ ምንም ማድረግ እኮ አይችሉም። ግን ክብር አላቸው። እኛ በክብራቸው ይሁንብን ያ አላህ ልንል ነው እ ብሎ ይላል። ወነሲየ ሃኡላ እነዚህ ሰዎች ረሱት እንዴ? አው ተናሰው ወይም የረሱ መሰሉ እንዴ? ተናሰው ነሱ ማለት ረሱ ነው። አው ተናሰው ደግሞ ምን ማለት ነው? የረሱ መሰሉ እንዴ? ልቅር እኛ እኮ ረስተናል ምናምን ማለት ጀመሩ እንዴ? ወሁም የቅረኡን አልቁርአን እነሱ ምን እያሉ ምን እያሉ ቁርአንን እያነበቡ እየቀሩ አነ ሀዳ እንሆ እኮ ይህ እስቲ በሩን ትንሽ መለስ አድርጉ ማብራቱን አብሩ ሴቶች በሩንም ዝጉት እና እናንተ ወደዚህ ጥግ ነው ወደዚህ ማብራት የለም። ሶላሩ ነው ሶላሩ ነው ያለው። ታታ በሪው ነው እንዴ አብርተሻት በቃሽ። በሩን ዝጉ አይታይም? ይታያል አይደል? በቃ ለኛም ይታያል እንጂ እንደዚህ ሲባሉ እኔም እያየሁ ነው። እናንተ ምን ይላሉ? አሁን ይሰማል። ትንሽ ይቀንሳል መሰለኝ ድምፅ። አሁን ጥሩ ነው። እና እንደዚህ ሲሉ እነዚህ ሰዎች እንግዲህ ረሱ ወይ ወይስ የረሱ ለመምሰል እየሞከሩ ነው? እነሱ ቁርአን እየቀሩ እነ ሀዛ ቢዐይኒሂ ቀውል ልሙሽሪኪን እነሱ ከሆነ የተናገሩ ንግግር የማን ንግግር?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 قل أتنبئون الله በላቸው ለአላህ ትነግሩታላችሁ بما لا يعلم في السماوات ولا في الأرض በምድር ላይ በሰማይ ላይ የማያውቀውን ነገር ትነግሩታላችሁ። ግልጽ ነው። እሱ አያውቀውምና እነርሱ አማላጆቻችን ናቸው ምናምን እያላችሁ እየመደባችሁ እሱ የማያውቀውን ለሱ ለመንገር እየሞከራችሁ ነው። ሱብሓነህ ጥራት ይገባው ወተዓላ ላቅ አለ ከፍ አለ አማ ይሽሪኩን እነሱ ምን ከሚሉት ከሚያጋሩት وقوله تعالى يا الله سبحانه وتعالى نقدر لل ألا لله الدين الخالص والذين اتخذوا من دونه أولياء ما نعبدهم إلا ليقربونا إلى الله زلفا إن الله يحكم بينهم فيما هم فيه يختلفون إن الله لا يهدي من هو كاذب كفار ألا لله الدين أمنت مالت لله الخالق الرد يعني ወለዚነ እተኸዙ እነዚያ የያዙ ሚን ዱኒሂ ከሱ ውጭ አውሊያ ወዳጆችማ ናዕቡዱሁም አንገዛቸውም ይላሉ ኢላ ሊዩቀርቡና ኢለላህ ወደ አላህ እንዲያቃርቡን እንጂ ዙልፋ ዙልፋ ማለት ማቃረብን እንጂ ማለት ማቃረብን እንጂ ኢነላህ አላህ እኮ የሕኩሙ ይፈርዳል በይነውም በመካከላቸው ፊማ ሁም እነሱ ባሉበት ፊሂ የክተሊፉን ምን በሚሉት በሚቃረኑበት ነገር አላህ ምን ይላል ይፈርዳሉ። ኢነላህ አላህ እኮ ላ የህዲ ምን አይልም አይመራም ማንን መን ሁወ ካዚብ ምን የሆነ ውሸታም የሆነንና ኩፋር ምን የሆነ ከሃዲ የሆነ ቢማዕና እናንተ ውሸታም ናችሁ ከሃዲም ናችሁ ነው ግልጽ ነኝ ተሰማሁም እንግዲህ እነዚህ ምልጃ ምልጃ መደድ ነው ያሉት ሰዎችን አላህ ሰየማቸው ኩፋረን ምን ብሎ ሰሃዲ ብሎ ከዘባ እንዲሁም ምን አላቸው ውሸታሞች አላቸው ወሁም ያዕተኪዱነ እነሱ ያስባሉ አነ ሃኡላኢ ለውልያ እነዚህ እኮ ወዳጆች የአላህ ወዳጆች የሚሏቸው ሙጀረድ ወሳኢት ሙጀረድ ተናጠል ወሳኢት ናቸው ይላሉ። ወሳኢት ማለት ማለት መዳረሻ መቃረቢያ ናቸው ይላሉ። በይነሁም በእነሱ መካከልና ወበይን አላህ በማን መካከል በማን መካከል በአላህ መካከል ፊ ቀዳ ምንም ቢልላቸው እንዲፈጸምላቸው ሐዋኢጀሁም ምናቸው ጉዳያቸው ሐዋኢጅ ምን ማለት ነው? የምን ብዙ ቁጥር ነው? እስቲ ሴቶች ንገሩኝ። ሐዋኢጅ የምን ብዙ ቁጥር ነው? እስቲ ንገሩ። ኢንሻአላህ አላህ ይፍታህ ለኪ። የሐጃ ብዙ ቁጥር ነው ሐዋኢጅ። ወሃዳ ይህ ወሃዳ ይህ ማ የቁሉሁ የሚሉት ነው ዑባዱል ቁቡር የቀብር ምኖች አምላኪዎች አልየውም ዛሬ አላህ ምን አለ የበፊቶቹ አሉ አይደል ሙሽሪኮች ያውንም አለ ተሻባሀት ቁሉቡሁም ልባቸው ምን ሆነ አንድ ሆነች። በቃ ግልጽ ነው። እነዛም ያቃርቡናል ይላሉ። እነዚህ አሁን ያሉትም ያቃርበን ልባቸው ተሻባት ቁሉቡ ልባቸው አንድ ሆነች። በቃ ይሆኑ የአንድ ሳንቲም ሁለት ልባቸው ግልጽ ነው። ምንም አራቅም። ሴቶች እዚህ ጋር ጥያቄ ካላችሁ ጠይቁ፣ ያልገባችሁ ቦታ አለበለዚያ እየቀጠልኩ ነው። እየገባችሁ ነው አይደል? ገባችኋላ ድምጻችሁን ከፍ አድርጉ። እኔ እንደ ከፍ አላደርግም ትላላችሁ። ገብቷችኋል? ኢንሻአላህ ፈልዋጅብ ግዴታ ነው አለ። ፈልዋጅብ ሙአሊፉ ማሻአላህ እንዴት እንደሚል ተመልከቱ። ፈልዋጅብ ግዴታው እኮ አላ ዑለማ ኢስላም በኢስላም ዑለማዎች እውቀት አለን በሚሉት ዑለማዎች ላይ አዩንኪሩ ሀዘ ሽርክ ይህንን ሽርክ ሊከለክሉ ነው አሸኒዕ ሸኒዕ ማለት ቀቢህ ማለት ነው። ቀቢህ ምን ማለት ነው? ሴቶች አስጸያፊ አስጠይ የሆነውን ሽርክ ወዩበይኑሁ ሊያብራሩ ይገባል። ሊና ለማ ሰዎች ፈልዋጅብ ግዴታው እኮ አላ ሑካም ልሙስሊሚን በሙስሊሞች መሪ ላይ ሑካም ማለት መሪ ማለት ሐድሙ ምን ማለት አለበት? ማፈራረስ አለበት። ሀዚህ አውሳን እነዚህ ምኖችን ጣዖታቶችን ወተጥሂሩል መሳጅድ መስጊዶችን ማጥራት አለበት ሚንሃ ከሷ ከምኖች ከሽርክ ግልጽ ወቀድ አንከረ ከቲሩን አብዛኞቹ ከልክለዋል አንከረ ማለት ከልክለዋል ከቲሩን አብዛኞቹ ሚነል አኢመት ልሙስሊሒን አዎ እነዛ አበጂ የሆኑት የኢስላም መሪዎች አኢማ ማለት ጀሙ ጀሙ ኢማም እሺ አኢማ ማለት የኢማም ምንድነው ብዙ ቁጥሩን እንጂ የመስጂድ ኢማም እንዳይመስልሽ እሺ የኢስላም መሪዎች ማለት ነው አብዛኞቹ የኢስላም መሪዎች አስተካካይ የሆኑት ከልክለዋል ሀደ ሽርክ ይህንን ሽርክ ወነሃው ነው ወነሃው አኑ ከሱም ከልክለዋል ወሐደሩ አስጠንቅቋል እሱም በመስራት የሚመጣውን ነገር አስጠንቅቋል ወአንዘሩ ሐዘሩ እ ምን ብሏል? ወአንዚር አሽረከ ተከል አቅረቢን ምን በል አስጠንቅቀዋል። ወሚን ሀውላ ከነዚህ ካስተማሩት ካስጠነቀቁት ውስጥ ሼኹል እስላም ኢብን ተይሚያ ተቀዳሚ ነው። ወቲልሚዙ ኢብን አልቀይም የሱ ተማሪ የሆነው ኢብን አልቀይምም እንደዛው ነው። ወሼክ ሙሐመድ ኢብን አብዱል ወሃብም ይከተላል። ወሼክ ሙሐመድ ኢብን እስማኤል ሰንዓኒ እኚህ የመናዊ ናቸው። ወሼክ ሙሐመድ ኢብን አልይ ሸውካኒ እሳቸውም እንደዛው በጣም ታላላቁ ለማዎች ናቸው እነዚህ ወከቲር አብዛኞች الائمه አኢመቲ قدمت ቀደምት قدمت ቀደምት يا የኢስላምኖች መሪዎች ሊቆች ቀዲመን ወሐዲተን አሁንም ላይ ባሉት ኢብን ባዝ በል አልባኒ በል ፎዛን በል ኢብን ዑሰይሚን በል ሌሎች ግልጽ ነው አሁን ላይ የተከሰቱ አሁንም ደግሞ ያሉ እንደነ ሼክ ረቢዕ እብን ዓዲ አልመድኸሊ ሌሎችም እነ ሱሐይኒ ብዙዎቹ መጠቀስ ይችላሉ ማለት ነው። وهذه كتبهم مؤلفاتهم ጽሁፋቸው የጻፉት ኪታብ بين أيدينا በማን እጅ ነው በእኛ እጅ ላይ ይገኛል። የአብዛኞቻችን እጅ ላይ የሚገኘው አብዛኞቻችን በተውሂድ ዙሪያ የቀራነው ኪታብ የማንን ነው? እስቲ የማንን ነው? ሴቶች የሙሐመድ ኢብኑ አብዱል ወሃብ ስለዚህም እንደው ምን ይባላል የእሱን ኪታብ አብዛኛው ሸባብ ስለሚቀራ ከሽርክ ስለሚወጣ የሽርክ ባለቤቶች ምን ብለው ነው የሚሰይሙት? በሱ ምክንያት ምን ተብሎ ነው የሚሰየመው? ንገሩኝ። ኧረ እናንተ ወንዶች ንገሩኝ። በቃ ወሃብያ ይላሉ። አብዛኛው የእሱን ውሱሉ ሰላሳ የቀራሽ የእሱ ኪታብ ነው። ግልጽ ነው አይደለ? ቀዋኢዱል አርባዓ ኪታቡ ተውሂድ ከሽፈ ሹብሃ ግልጽ ነው። ኡሱሉል ኢማን ኧረ ስንት ኪታብ ነው ያለው እሱ የጻፈው በአቂዳ እሱን አብዛኛው ትኩረት ሰጥቶት ወጣቱ ሌሎችም ተውሂድ ላይ ያሉ ስለሚማሩ ስለሚያስተምሩ ምን ይላሉ? ወሃቢያ የማን ተከታይ ማለት ነው? የሙሐመድ ኢብኑ አብዱል ወሃብ ተከታይ እንኳንም የአብደላ አልሐረሪ ተከታይ አልሆነም። ምክንያቱም እሱም ብንከተለው ዘራችን ነው እንዴ ሙሐመድ ኢብኑ አብዱል ወሃብ ብንከተል ኖሮ እንደው ጭፍን አመለካከት ቢኖረ ማንን ነበር የምንከተለው? አብደላል ሐረሪ ለምን የሀገራችን ሰው ነው አረለ ሀበሽይ ነው። ግን እኛ ለሀቅ ነው እንጂ የምንኖረው ለማን አይደለም፣ ለዘር ለሀገር አይደለም የምንኖረው ማለት ነው። ግልጽ ነው። ስለዚህ ይላሉ ማለት ነው። አልሐምዱሊላህ የኛ ሰፈር ልጆች ምን ይላሉ? እነ አንድ ልጅ ነበረ ወሃብይ ምናምን ይባላል አይደል? እና ያው ወጣቱ አለ ያው በተውሂድ ላይ የሚንቀሳቀስ ወሃቢ አልሐምዱሊላህ የጭቃ ብዬ ይላል። አልሐምዱሊላህ የጭቃ ብዬ አልሆንኩት ብይ የሚባል ታውቃላችኋል? ድሮ የቀፎ ብዬና የጭቃ የሚባል ነበር። ካልገባችሁ ሰዎች ችግር የለም እና ወከሲር من الائمه ቀዲመን ወሐዲሳን وهذه مؤلفاتهم بين أيدينا والله إنسان ሊሰማን የሚገባው እንደዚህ ስትባል ምንም እንዳይሰማ ነብዩ ምን ተብለዋል ሳሂር ካሂን ሻዕር መጅኑን አር ላቱባሊ ቢም ለሰው አትጨነቅ አላህ እኮ ሙእሚኖችን ሲጠቅስ ምንድን ነው ያለው ወላ የኻፉነ ለውመተ ላኢም የወቃሽን ወቃሳን አይፈሩም በቃ ሀቅ ላይ ብቻ ነው እነሱ وفي ذلك በዚህ ላይ يقول ብሎ ይላል الإمام ሸውካኒ ኢማሙ ሸውካኒ ብሎ ይላሉ። ታላቅ አሊም ናቸው። ኢማሙ ሸውካኒ በተለይ አህካምን በተመለከተ ፍቅህ ላይ በጣም جبل ናቸው ነው የሚባሉ። ግልጽ ነው። በጣም جبل جبل ናቸው ነው የሚባሉ። ጀግና አንበሳ ናቸው። ፊ ነይል አውጣር ነይል በሚባለው ኪታባቸው ላይ ምን ይላሉ? وكم سرى ይላሉ። ስንቱ ስር ሰደደ አሉ። ስንቱ ስር ሰደደ ስንቱ ተጓዘ ሚን ተሽይድ አብንየቱል ቁቡር የቀበሮችን ቢና ቢና ማለት ነው ግንባታዎች ምን ያለ ተሽይድ ተሽይድ ማለት መገንባት ከፍ አድርጎ መስራት አልቁቡር ወተሕሲኑሃ ቀብርን ደግሞ ምን ማለት ማሳመር ሚን መፋሲድ ከምን የተበላ ሚን መፋሲድ ሚን መፋሲድ ነው የሚለው ከሚያበላሽ የሆኑ የሆኑ ተግባራቶች ስንቱ እየሰራ ነው ያለ የሾሆቹ ቅብር የወልዮቹ ቅብር እየተባለ የብኪ ለሃል ኢስላም በዚህ ተግባር እስልምና የሚያለቅስበት የሆነ የብኪ ለሃል ኢስላም እስልምና የሚያለቅስበት የሆነ ተግባር ነው እየተገበሩ ያሉት ሚንሃ ከሷ ኢዕቲቃድ ማሰባቸው ነው አልጀሃላ ምኖች እነዛ ጃሂሎች ከኢዕትቃድ ልኩፋር ኩፋሮች እምነት አድርገው እንደሚይዙት ሊልአስናም ለማ ለማ ለጣዖታት ወአዕظም ሚን ዛሊክ ወአዕظም ሚን ዛሊክ ከዚህ ምን ባለመልኩ በበለጠ በባሰ መልኩ ከካፊር የባሰ አለ። ባለፈው ብያቸዋለሁ። እነዚያ የተራራቀ ነው። ሚካኤል፣ ገብርኤል፣ ጊዮርጊስ ምናምን ሲባል ስም አላቸው አይደል? ግልጽ ነው ማርያም ምናምን ቀኖች አላቸው አይደል? የኛ እነሱ የተራራቀ ጊዜ ነው ያላቸው ራሱ አንዳንዶቹ አስራ ምናምን ውስጥ አሉ፣ አንዳንዶቹ ሀያዎች ውስጥ አሉ ምናምን አይደል? የኛዎቹ ሳምንቱ ሙሉ ብያቸዋለሁ። ኢስኔም ብለህ ትቆጥራለህ። በቃ ከሰኞ አንስተ እስከ ምን ድረስ እስከ ሐሙስ ተይዟል። ቀናቶች አሉ። አልከስዬም ቀን አለው፣ አብሬት የማለው ሰይድና ፈድር አለው ቃድር ጄላኒ አለው ግልጽ ነው አይደለ ሁሉም አላቸው ኑር ሁሴን አላቸው ሸፈና ሁሴን አላቸው የቦረናው ጌታ አላቸው ሁሉም ቀን ተሰጥቶታል ግልጽ ነው ሁሉም ተይዟል ማለት ነው ዋው ሚን ዛል ፈظኑ ተረተሩ አናሃ ነው ኮሷ ቃዲረቱን ትችላለች አሉ አላ ጀልቢ ነፍዕ እጥንን ማስገኘት ጀልብ ማለት ማለት ማምጣት ማስገኘት ወደፍዕ ضረር ጉዳትን መመለስ ትችላለህ። ደፍዕ ማለት ማለት መመለስ መመከት፣ ضረር ጉዳት ፈጀዓሉ አደረጉ መቅሰደን ግባቸው አደረጉ ሊጠለቢ ለመፈለግ ቀዷ እንዲፈጸምላቸው አልሐዋኢጅ ምናቸው ጉዳዮቻቸው እንዲፈጸሙ ቀብር ዘንድ ሄዶ መደፋትን አዎ መብት ያደረጉት ወመልጃአ መጠጊያ ያደረጉ ሊነጃህ ምን እንዲሆኑ ምን እንዲሆኑ ነጃህ እንዲሆኑ ነጃህ ማለት ማለት ነፃ እንዲሆኑ አልመጣሌ ለፈለጉት ፍላጎታቸው ነጃህ ለመሆን ቀብር ዘንድ መዳፋትን መላመንን መረጡ። ወሰአሉ ጠየቁ ሚና ከሷ ከግማ ከማ ሴቶች ከማ ማሻአላህ ከቀብር ሚና ማ የስአሉሁል ዑባድ እነዛ ባሪያዎች የሚጠይቁትን ኡባዳ ኡባድም ኢባድም ብትል ችግር የለውም። ኡባድ ያው ጀምዕ ነው አይደል? ኢባድ ባሪያዎች የሚጠይቁትን ምን ረቢሂም ከማ ከጌታቸው የሚጠይቁትን እነዚህም ከቀበሮች ከሸሆቹ ይጠይቃሉ። ወሸዱ ኢለይሃ ሪሓል ጉዞንም ወደዛው አጠንቁረው ተጓዙ። ወሸዱ አጠነከሩ ኢለይሃ ወደ እሷ ሪሓል ጉዞ ወዴት ወደ ቀብር ወተመሰሁ ቢሃ በእሷም ተደባበሱ ወተመሰሁ ቢሃ በእሷም ተደባበሱ በለ በቀብር እስቲ በረካውን እናገኝ እያለ እዛ አፈር ላይ ይታሻል። ይህንን ያልቻለ ደግሞ አፈር ይዞ ለቤተሰቡም ይዞ ይመጣል። በጥብጡና ጠጡ ብሉ ግልጽ ነው። ከሸሆቹ ቀብር ነው ያመጣሁት። እኔ በስነ ስርዓት የጓደኛ አባት እንዲህ ነው። እኔ በጣም የገረመኝ ከሸሆቹ እንትኖች ጋር የመጣ ነው መድኃኒት ነው ተብሎ ያመማቸው ጆሮ ጆሮ ውስጥ ተበጥብጦ አፈር ወላይ ቢጠጡት እንኳን የሆነ ነገር ትላላ ተነልስ ጆሮ ላይ ወላይ ግንባታ ግንባታ ኮንክሪት ወተመሰው አልሰማችሁም እናንተ ከአብሬትዬ ቀብር የመጣ ነው አፈር በጥቶ ምናምን ለበረካ እየሄዱ ሲከፋፈሉ ቤት ስንታቸው ነው የምትሰሙት? ወስተጋቱ የጭንቅ ጥሪ ይጣራሉ። ወቢል ጁምላ በአጠቃላይ አሉ ሙአሊፉ ብዙ ከምንሄድ አሉ ወቢል ጁምላ በአጠቃላይ አሉ እነውም እነሆ እኮ እነሱ ለም የደዑ አልተውም ሸይአን አንዳች ነገር ሚማ ካነት ልጃሂልያ ጃሂልያ ከነበረችበት ነገር አንድም አልተውም። ተፍዓሉ ስትሰራው ከነበረው ቢላስናን በጣዖታቸው ኢላ ፈዓሉሁ ምን ቢሏት እንጂ ቢሰሯት እንጂ ፈኢና ሊላህ ወኢና ኢለይህ ራጂዑን እኛ የአላህ ነን፣ መመለሻችንም ወደ አላህ ነው። ይሄ የሰሩት እንግዲህ ዘግናኝ ነገር ነው ነው ወማ ከዚህ ጋር እንግዲህ ወማ ይሄ ከመሆኑ ጋር አልሙንኪር የሚያስተባብል ወማ ሀዘል ሙንከር ላላ ወማ ሀዘል ሙንከሩ ሸኒዕ ይህ አስጠይ የሆነው ወንጀል ሙንከር ማለት ማለት ወንጀል አረ ማን ነው እሱ ሽርክ አረ ወልኩፍር ክህደት አልፈዚዕ ምን አይነት ኩፍር ነው ፈዚዕ ፈዚዕ ጻፉት በደንብ ያዙ ፈዚዕ ማለት ማለት በጣም አስጠይ አስጠይ ብቻ አይደለም ምን አይነት በጣም አስጠይ ማለት ነው ፈዚዕ ማለት ላ ነጂድ አናገኝም መን የግበብ ሊላህ ለአላህ ብሎ የሚቆጣን አታገኝም እንደውም ሽርክ ሽርክ አትበሉ ይባላል ሽርክ ሽርክ አትበሉ ይለያያል ሙስሊሙ ህብረተሰብን ይለያያል ይላል ምን እንበልልህ አብሬትዬ ቃጥባርዬ እንበልለን ታዲያም በአላህ ላይ እየተጋራ በአላህ ላይ ድንበር እየታለፈ ምን እንልልህ ትፈልጋለህ ላነጂድ አናገኝም መየግضብ ሊላህ ለአላህ ብሎ የሚቆጣ ወየጋር ውስጡ እንዶ ሚቀና ሐሚየተን አነፋ ይዞት ማለት ነው። ኢዛ ይዞት አዎ የሆነ የሚቆረቆር ሰው የሚቀና አናገኝም። ሊዲን ልሐኒፍ ለምን ለዚያ ዲን ልሐኒፍ ማለት ኢስላም ማለት ዲን ልሐኒፍ ማለት የቀደም የኢስላም ወደ ሀቅ ምን ያለው የተዘነበለው ሐኒፍ ማለት በደንብ ያዙ ሴቶች ወደ ሀቅ የተዘነበለው ምን እስልምና ላ አሊመን አንዳንድ የሚገርመው እውቀት ያለውንም ሰው ምን ሲያነግ ሲቆጣ ውስጡ ሲቀራ ውስጡ ሲቃጠል አናገኝም። ወላ ሙተአሊመን ማንንም እንዲሁ ተማሪንም አታይም። ዝም ብሎ ብቻ ኢልም ብሎ ኪታቡን ይዞ ይዞራል። ሽርክ አያሳስበውም። የእሱ መቅራት ብቻ ነው በቃ ወላ አሚረን የአገር መሪ ወላ ወዚረን እንዲሁ ሚኒስትር ሚኒስትር አዎ ሚኒስትር በቃ እነሱም ወላሂ ሲቆረቆሩ አስተያየት ሽርክ እየነገሰ ተውሂድ እየፈራረሰ እየተሸረሸረ እያዩ ሁሉም እንዳላየ ዝም ይላል። ወላ መሊከን መሊክ ደግሞ ማለት የአገር ንጉሶች ስታያቸው በቃ ተውሂድ የሚያሳስበው ሰው እንደዚህ ሽርክ ውስጥ እየተሰበቀ እያለ ማለት ነው። ወለቀድ በእርግጥ ተዋረደ ኢለይና ወደኛ መጥቷል። ሚነል አኽባሪ ከምኖች ከወሬዎች ከዜናዎች ማላ ዩሸኩ የማንጠረጥረው ማዓሁ ከሱ ጋር ማንጠረጥረው ወሬ መጥቷል። ምንድነው እሱ? አነ ከቲረን አብዛኞቹ ሚን ሃኡላኢል ቁቡርይን? ከነዚህ ቀብር አምራኪዎች ውስጥ አው አክሰሩሁም ወይ አብዛኞቹ ኢዛ ተወጀሀት አለይ እሱ ላይ ተቀጣጭታ ከመጣች ተወጀሀት ማለት ተቀጣጭታ ከመጣች አለይ የሚኑን ምን መሐላ እስቲማልልኝ እስቲማልልኝ ተብሎ መሐላ ተቀጣጭታ ከመጣች ከማ ሚን ጂሃቲ ኸስሚ ጂሃ ማለት ማለት ሴቶች አቅጣጫ አይደል من جهة خصمه ከተሟጋቹ አቅጣጫ ከተሟጋቹ አቅጣጫ እስቲ ማልልኝ ተብሎ ሲባል ሐለፈ ይምላል بالله በአላህ فاجرا ምን ሆኖ አመፀኛ ሆኖ ይምላል ምን ማለት ነው በውሸት ማለት ነው አይደል በአላህ ይምላል فاجرا ምን ምን ሆኖ አመፀኛ ሲል በውሸት وإذا قيل له ለሱ ሲባል بعد ذلك ከዚህ በአላህ ከማለ በኋላ አስከትልና ደግሞ ምን በለው ቢሼኽህ እስቲ በሸህም ዋልልኝ፣ በአብሬትዬ በለኝ፣ በአልቀስዬ በለኝ፣ በቦረናው በለኝ ስትለው ግን ወሙዕተቀዲክ አልወሊይ በምታምንበት ሙዕተቀዲክ አልወሊይ በዛ በምታምንበት ወልይክ ፉላኒ ፉላን ማለት ማለት በእገሌ በእገሌ እስቲ ማልልኝ በአብሬትዬ በለኝ ስትለው ግን ምን ይላል? ተነዕሰመ ቀጥ ብሎ ይቆማል። በቃ ባላ ግን ምን ብሏል? የውሸት ሽምጥጥ አርጎ ነው የማለው። በሾሆቹ ስትለው ቀጥ ነው የሚለው ተወቀፈ ማለት ነው። ሱብሃንአላህ ወተለከአ ምን ይላል? አብጣአ ማለት ነው ወደ ኋላ ይላል። ወይም ኡዝር ይደረድርላል። ወደ ኋላ ይላል ወይም ኡዝር ይደረድራል። ወአባ እምቢ ይላል። ዋዕተረፈ ቢልሐቅ ዋዕተረፈ ያረጋግጥላል ቢልሐቅ በምን በእውነቱ ማንን አስበለጠ ማለት ነው? አላህን ነው ወይ ሸሆቹን? ሸሆቹን በእነሱ በውሸት አይምልም፣ በአላህ ግን ይምልልሃል። ሱብሃንአላህ እኔ በስነ ስርዓት እማቀዋለሁ እማቀው የሚታወቅ የኛው አካባቢ ነበር። ሱብሃንአላህ ልጆቹን ሲመጣቸው አባዬ በአላህ ምናምን ሲላቸው ምንም ዝም ብሎ ነው እንደው በሸሆቹ በአብሬት ይሆናም ሲለው ወዲያው ነው ቀጥ ብሎ ሊቆም ቀጥ ብሎ ነው የሚቆሙ። እንደዚህ ደረጃ ላይ የሚደርሱ ወሃዳ ይህ እንግዲህ ሚን አብየን ግልጽ የሚያደርግልን ነው። አልአዲላ ምን መረጃ አዳላ የሚያመላክተን አላ አነ ሽርኩሁም የነሱ እኮ ሽርክ ቀድ በለገ ምን ብሏል ደርሷል ፈውቀ ሽርክ ከሽርክ በላይ ደርሷል ከማ ሽርክ በላይ መን ቃለ ኢነሁ ተዓላ ታሪየት ነይኒ አላህ የሁለት ሁለት ነው ወይም አው ታሪቱ ሰላሳ ወይም አላህ የሶስት ሶስት ነው ካሉት አካሎች የበለጠ ዝካ ደርሷል። የሁለት ሁለት ነው የሶስት ሶስት ነው ያሉት ማን ናቸው? የሁዳና ነሳራ ጋር አይደል እንዴ? ኢነላህ ታሪቱ ሰላሳ ወማ ሚን ኢላህን ኢላ ኢላሁ ዋሂድ አይደል የሚለው የሁድና ነስ ከነሱ የበለጠ ነው እነሱ እያጋሩ ያሉት ነው ሙስሊሙ የሚባለው ከነሱ የበለጠ እያጋራን ያለው ፈያ ዑለማኡ ዲን አሉ እናንተ የዲን አሊሞች የምትባሉት ويا ملوك المسلمين እናንተ የሙስሊሙ መሊኮች ነን የምትሉት ያ አዩ ዘር የትኛው ነው مصيبة أي رزء أي رزء رزء ማለት مصيبة ማለት أي رزء أي مصيبة شديدة። የትኛው ነው ብርቱ مصيبة? ለልእስላም ለኢስላም አሸደ ሚነል ከኩፍር የበረታ የሆነ ወአዩ በላኢን የትኛው በላ ነው ቢሃደ ዲን ለዚህ እምነት አበር ምን የሆነው አበር ማለት የሚጎዳ የሆነ አለይህ ሚን ኢባደት ገይሪላህ ከአላህ ውጭ ያለን አካልን ከመገዛት የራቀ ወአዩ ሙሲበትን የትኛው ሙሲባ ነው ዩሳቡ ቢሃል ሙስሊሙን ሙስሊሞች ከሚ ዩሳቡ ምን ከሚሉበት ከሚነኩበት ሙሲባ የበለጠ የትኛው ነው ተዕዲሉ هذه المصيبه ይችን ሙሲባ የሚስተካከላት ሙሲባ ከየት ነው የምታገኘው ግልጽ ነው። ይሄንን የመሰ ይሄንን ሙሲባ የሚያክል የሚስተካከል የለም ከሽርክ የበለጠ ግልጽ ነው። ይሄ ይበልጣል። وأي منكر የትኛውን ወንጀል ነው يجب إنكاره ምን ማለት ነው መከልከሉ ግድ የሚለው إن لم يكن إنكار هذا الشرك البين واجبا ይህ ይህ ወንጀል መከልከል ዋጅብ ካልሆነ የትኛው ወንጀል ነው ግድ የሚለው ከዛ በግጥም ምን አሉ ለቀድ አሰም ለቀድ አስማዕተ ለው ናደይተ ሐያ ለቀድ አስማዕተ ለው ናደይተ ሐየን በእርግጥ ታሰማለህ ለው ናደይተ ሐየን ህያው የሆነን ሰው ብጠራው ድምፅህን ይሰማል አው ይሰማል ወላኪን ነገር ግን ላ ሐያተ ሊመን ቱናዲ ግን ለምትጠራው አካል ምን የለው ምን የለው ህይወት የለውም። ላ ሐያተ ሊመን ቱናዲ ለምትጠራው ሰው ግን ህይወት የለውም። ህይወት የሌለውን ሰው ብትጠራው ትርጉም የለውም። ወለው ናረን ነፈኽተ እሳት ላይ እፍ ብትል ነፈኽት ማለት እፍ ብትል ቢሃ በሷ ላይ አባአት ምን ትልልሃለች? ታበራልሃለች አይደል? እሳቷ ይወጣል፣ ታበራለች። ወላኪን ነገር ግን አንተ ተንፉሁ አንተ እኮ እፍ እያልክ ያለው በማን ላይ ፊ ረማድ በምን ላይ በአመድ ላይ ነው እፍ የምትለው። አመድ ላይ ሄደ እፍ ብትል እሳት ሲያወጣ እይ ሁሉም ሞተ ማለት ነው። በቃ ሙስሊሙ ህብረተሰብ ሞቷል። በቃ በአመድ ላይ እፍ እንደማለት ነው። በቃ ያለው ሁኔታ ሁሉም ሞቷል። ብጠራው የሚሰማ የለም እያሉ ነው። እንዳ ከላሙ ሸውካኒ የሸውካኒ ንግግር እዚህ ጋር ተቋጨ ይላል ረሂመሁላህ ወቀድ ዛደ አልበላ በላው ጨምሯል ባዕደሁ ከማ በኋላ ከሱ በኋላ ከማ በኋላ ከሸውካኒ በኋላ ሸውካኒ የተናገረው በሱ ዘመን ነው። ከሱ በኋላ ስንት በላ ጨምሮ መጣል። ለሽርክ የሚቆምም አለ። ሽርክ ለሽርክ ብሎ ኪታብ የሚጽፍ ሽርክ መስራት አለበት ሰው ብሎ ኪታብ የሚጽፍ አለ። በፊት እንኳን እንዲህ አይደለም ይሰራሉ እንጂ ለሱ የሚሞግቱም አልነበሩ። አሁን ግን ለዚህ ብሎ የሚቆምላል። ወቀድ ዛደል البلاء بعده وصار هنا አሸድ የበረታ ሚመ ወሰፈ ምን ካለው ሚመ ውሲፈ ሚማ ወሰፈ ቢሆንም ችግር የለም። ሚማ ወሰፈ ከገለጸው ማለት እሱ ከወሰፈው ወላ ሐውለ ብልሃትም የለም ወላ ቁዋ ኃይልም የለም ኢላ ቢላሂ አልአሊይ አልዓዚም የበላይ የሆነው ጌታ በሆነው እንጂ ብልሃትም ሐውልም ቁዋም የለም ይላል። هذا وصلى الله على نبينا محمد وعلى اله وصحبه وسلم ጥያቄ ካላችሁ መጠየቅ ትችላላችሁ።